بسم الله الحمد لله الصلاة والسلام على رسول الله وعلى آله وأصحابه أجمعين اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف ويقال أيضا إذا كان الأولون لم يكفروا إلا أنهم جمعوا بين الشرك وتكذيب الرسول والقرآن وإنكار البعث وغير ذلك فما معنى الباب الذي ذكر العلماء في كل مذهب باب حكم المرتد وهو المسلم الذي يكفر بعد إسلامه ثم ذكروا أنواعا كثيرة كل نوع منها أو كل نوع منها يكفر ويحل دم الرجل وماله حتى إنهم ذكروا أشياء يسيرة عند من فعلها مثل كلمة يذكرها بلسانه دون قلبه أو كلمة يذكرها على وجه المزح واللعب ويقال أيضا بدقامي ይባላል በድጋሚ መልስ ይሰጣል ነው የሚሉት ይህ እንግዲህ ከዚህ ቀደም አምስት መልሶች አልፈው ነበረ ምን ለሚለው አባባል እንዴት ሶላት የምንሰግድ ሆነን ሳለ ላኢላህ ኢለላህን በቃልም ቢሆን የምንቀበል ሆነን ሳለ ጾም የምንጾም ሆነን ሳለ ከእስልምና ውጪ ናችሁ እንባላለን። በአንድ ነገር ወልዮችን በመጣራትን በመጣራታችን ብቻ እንዴት ከእስልምና ውጪ ነው ተብለን እንባላለን? እንዴትስ ከመካ ሙሽኮች ጋር አንድ ናችሁ እንባላለን። እኛ እንሰግድ አይደለም ወይ? እንጾም አይደለም ወይ? የሚሰግድ ሰው እንዴት ይከፍራል? የሚጾም ሰው እንዴት ይከፍራል? ይህንን ነው ይሄ እንግዲህ ብዙ መልሶች ነው ያለፉት። ከዚህ በፊት አምስት መልሶች አልፈዋል። ስድስተኛው ይሄ ይሆናል። ኢዛ ካነ ላወሉነ ለም የክፍሩ የመጀመሪያዎቹ ያልከፈሩ ከሆነ እኮ ኢላ አነሁም ጀመዑ በይነ ሽርክ ወተክዚብ ረሱል ወልቁርአን ከሽርካቸው ጋር መልእክተኛውን ስላስተባበሉ ቁርአንንም ስላስተባበሉ እንደገና ወኢንካሪል ባዕስ ባዕስንም ኢንካር ወይም ማውገዝን ስላወገዙ ወገይር ዛሊክ ሌላም ሌላም ነገሮችን እንደዚሁ ስለጨማመሩ እንጂ አልከፈሩም ብላችሁ የምትሉ ከሆነ እንግዲህ የመካ ሙሽኮች የሚሰሩትን አይነት ሽርክ እንደሰሩ የዛሬዎቹ ተነግሯቸው ምንም ማስረጃ እንደሌላቸው አምነው ተቀብለው ነበረ ባለፈው እንዳለ ከዛም እነሱና እኛ እኩል አይደለንም እነሱ ቁርአንን ያስተባብላሉ መልእክተኛውን ያስተባብላሉ ባዕስንም ኢንካር ያደርጋሉ። ሰው ከሞተ በኋላ አይቀሰቀስም ብለው ነው የሚሉት የሚል ማምታቻ ከእንደገና ሹብሃ እንዳመጡ ነው የነገረን የነበረ እና ምን አለ ኪታቡ ይኸው የመጀመሪያዎቹ የማይከፍሩ ከሆነ ስለሰበሰቡ እንጂ በምና በምን ሽርክና ተክዚበ ረሱልን እንደገና ቁርአንን ማስተባበላቸው እንደገና ባዕትን ከሞት በኋላ መቀስቀስን የለም ብለው ማለታቸው ይህንን በመሰብሰባቸው ነው የከፈሩት ብላችሁ የምትሉ ከሆነ ፈማ ማዕና ልባብ አለዚ ዘከረ ልዑለማኡ ፊ ኩል መዝሀብ በየመዝሀቡ ዑለማዎቹ ያስቀመጡት ርዕስ ምንድን ነው ታዲያ ትርጉሙ ምን የሚለው ባቡ ሑክሚ ልሙርተድ ከዲን የወጣ ሰው ሁክሙ እያሉ ያስቀምጣሉ የፊቅህ ኪታቦች ላይ የግድ መሰብሰብ ግዴታ እንዳልሆነ የሚያስረዳ የሆነ ባብ ማለት ነው። የሚያስረዳ የሆነ ርዕስ ያስቀምጣሉ። ምንም መሰብሰብ የኩፍር አይነቶችን መሰብሰብ ግድ አይደለም ለአንድ ሰው መክፈር የግድ ብዙ የሆኑ ኩፍሮችን መሰብሰብ አለበት መስራት አለበት አይባልም አንድ ኩፍር ይበቀዋል ከእስልምና ለመውጣት ማለት ለዚህ ነው በየመዝሀቡ ያሉ ዑለማዎች ምን ያደረጉት በየመዝሀቡ ያሉ ዑለማዎች በየትኛውም የፍቅህ ኪታቦች ላይ ባቡ ሑክሚል ሙርተድ የሚል ርዕስ ያዘጋጁት ማለት ነው። የትኛውም መዝሀብ በሚዘጋጀው የፍቅህ ኪታብ ላይ ባቡ ሑክሚል ሙርተድ ስለ ሙርተድ ሑክም የሚያወራ የሆነ ርዕስ ርዕስ ነው። ሑክመል ሙርተድን የሚገልጽ የሆነ የሚያብራራ የሆነ ብለው የሚያስቀምጡት ለዚህ ነው። ወሁወል ሙስሊሙ ታዲያ ይሄ እኮ ማለት ይሄ ሙርተድ ተብሎ የሚባለው ሙስሊም ነው። አለዚ የክፍሩ ባዕደ ኢስላሚሂ ከእስልምናው በኋላ እስልምናውን ከያዘ በኋላ የሚከፍር የሆነ ነው። ስለዚህ ሰው በተመለከተ አይደለም እንዴ ባቡ ሑክሚል ሙርተድ ብለው ዑለማዎቹ ያስቀመጡት ነው። ثم ذكروا ከዛም ጠቅሰዋል በየመዝሀቡ ያሉ ዑለማዎች አንዋዕን ከሲረተን ብዙ የሆነን አይነት ብዙ የሆነን አይነት የኩፍር አይነት የሽርክ አይነት ጠቅሰዋል። ከእስልምና የሚያስወጣ ኩለ ነውዕ ሚንሃ እያንዳንዱ ነውዕ ከዛ ውስጥ ዩከፊሩ ሰውን የሚያከፍር ነው። እያንዳንዱ የሚጠቅሱት እያንዳንዱ ነጥብ የሚያከፍር ወዩሒሉ ደመ ረጁል ወማለሁ የሰውየውን ደምና ገንዘቡንም እንደዚሁ ሐላል የሚያደርግ ይህ ማለት ጂሃድ ከመጣ ማለት ነው። ብሎ ከበሬት ተነስቶ ሳይሆን አስፈላጊ በሆነ ጊዜ ሸርዑ በፈቀደበት መንገድ ማለት ነው ሐታ ኢነሁም እነሱ እስከሆኑ ድረስ እንደውም ذكروا أشياء يسيرة عند من فعلها የተገበረው ሰውዬ ዘንዳ ቀላል የሚባሉ ጉዳዮችን ሁሉ እስከ ጠቀሱ ድረስ ደርሰዋል የፊቅህ ኪታቦቻቸው ላይ ዑለማዎቹ ማለት ነው مثل كلمة ለምሳሌ ቃል የመሰለች يذكرها بلسانه ሰውየው በምላሱ የሚናገራት ዱነ ቀልቢሂ በቀልቡ ሳያምንበት በምላሱ የሚናገረውን ቃል የመሰለ ዝም ብሎ ለማላገጥ ብሎ ለማሾፍ ብሎ ለማሳቅ ብሎ የሚናገራቸው ከቀልቡ የማያምንባቸው የኩፍር ቃላትን ሁሉ አስቀምጠዋል ዑለማዎች። ባያምንበትም ይሄንን ከተናገረ ይከፍራል እያሉ ማለት ነው። አው ከሊመቲን ወይም ቃልን ሁሉ አስቀምጠዋል። የዝኩሩሃ ዐላ ወጅሂል መዛሒ በቀልድ መልክና ወለዒቢ በጨዋታ መልክ የሚናገራቸው ቃላቶችን ሁሉ አስቀምጠዋል። ይሄ እንግዲህ ዑለማዎቹ ይሄን ማስቀመጣቸው ስድስተኛ ማስረጃ ነው ማለት ነው። ምን እንደሚሆን አንድ ሰው በመሰብሰብ አይደለም የሚከፍረው ባዕስን ኢንካር ከማድረግ ቁርአንን ኢንካር እያደረገ መልእክተኛውን ዓለይሂ ሰላቱ ወሰላም ስለማይቀበል ምናምን ይሄማ በብዙ መንገድ የከፈረ ሰው ይሄ በብዙ መንገድ የከፈረ ሰው እንጂ አንዱ ይበቃል። ከእስልምና ለመውጣት አንዱ ይበቃል። አንዱ ብቻ በቂ ነው። ለዚህ ነው በየመዝሀቡ ያሉ ዑለማዎች በየ ቁርአንን ሐዲስን በቀላል መንገድ እንድንረዳና ሁክማቸውን በአጭሩ ከቁርአኑ ከሐዲሱ ፈልጉ ብንባል እድሜያችንን ብንፈልግ የማናገኘውን ሁላ ሁኩም ዑለማዎቹ በአጭር መንገድ እንድናገኘው በግልጽ ያስቀመጡበት ማለት ነው። በፊቅህ ኪታብ ማለት መዝሀብ ማለት ያ ነው። ምናልባት አንዳንዴ ሑክማቸው ላይ ልክ ፈትዋ ሲሰጥ አንድ ሰው ያወቀውን ነውና የሚናገረው ሊሳሳት እንደሚችል ዑለማዎቹም እዛው የጻፏቸው ጽሁፎች ውስጥ ስህተት አይጠፉ። ስህተት ያገኘ ሰው በምንድን ነው የሚያርመው? በራእይ እሱን በይመስለኛል ሳይሆን ቁርአንና ሐዲስ ማስረጃ ካለው በዛ አርሞ ማስተካከል ይችላል ማለት ነው። አልሙሂም በየመዝሀቡ ያሉ ዑለማዎች እንግዲህ የምናውቃቸው አራት መዝሀቦች ናቸው። ዛሬ ምን ያደሉት ዛሬ ዛሬ ተከታዮች እና በደንብ ኪታቦቻቸው የተሰራጩላቸው ማለት ነው እንጂ መዝሀብ አራት ብቻ አይደለም። በመሰረቱ ዑለማዎች እነ እብኑ ጀሪር አጠበሪ የራሳቸው መዝሀብ ነበራቸው። እነ ሱፊያን ተውሪ የራሳቸው መዝሀብ ነበራቸው። እነ እስሐቅ ብኑ ራህወይ የራሳቸው መዝሀብ ነበራቸው። እናም ሌሎችም እንደዚሁ እነ ዳውድ አዛሂሪ ከዛ በኋላ እብኑ ሐዝም መተው የተከተሉት የዛሂርያው መዝሀብ እሱም እንደዚሁ ከመዝሀቦች ውስጥ ነው የሚገባው እና ዞሮ ዞሮ ይሄ ሁሉ መዝሀብ አለ ማለት በጣም ኢንቲሻር ያደረገው በጣም የተስፋፋው ደግሞ አራቱ ትምህርት ቤት ነው። የሻፊዕያው ትምህርት ቤት ሐንበልያው ትምህርት ቤትና የማሊክያው የሐነፍያው ትምህርት ቤት በደንብ ተስፋፍቶ በደንብ ተማሪዎች ያሉት በደንብ አስተማሪዎች ያሉት በደንብ በዑለማዎቹ በአስተማሪዎቹ አካሄድ የተጻፉ መጽሐፎች፣ ኪታቦች የተበጁለት ትምህርት ቤት ነው ማለት ነው። እንግዲህ እነዚህ መዛሂቦች በየኪታቦቻቸው በተለይ ተለቅ የሚሉ ኪታቦቻቸው ላይ ባቡ ሁክሚል ሙርተድ የሙርተድን ሁክም የሚናገር የሆነ ርዕስ ነው እያሉ ይሄንን ሳይናገሩ አያሉ በየትኛውም መተን እዛ ውስጥ ምን ይጠቀሳል? በንግግር እንዲሁም በመተግበር እንዲሁም በመጠራጠር ያሉ ክፍሮችን ይጠቅሳሉ። ሶስት አይነት የኩፍር ምንጭ አለ። የንግግር ኩፍር፣ የተግባር ኩፍር እንዲሁም የመጠራጠር ሸክም እንለው ማለት ነው። ናም ይህንን ሁሉ ታዲያ ሕክም አልሙርተድ ላይ አስቀምጠዋል ዑለማዎቹ ማለት ነው። አንድ ሰው የተለያዩ የሆኑ የኩፍር አይነቶችን ካልሰበሰበ በስተቀር አይከፍርም ብለን እንደ ቅድሙ ሹቡሃ ቢባል ኖሮ ታዲያ ዑለማዎቹ ምን እያደረጉ ነው ማለት ነው? ይህን ሕክም አልሙርተድ የሚለውን ርዕስ ሲያዘጋጁ ምን እያደረጉ ነው? ከየት አምጥተውስ ነው ያዘጋጁት? ታዲያ ይሄ ነው እንግዲህ መልሳችን ማለት ነው። ይሄ እንግዲህ ስድስተኛው መልስ ነው። አጭር መልስ ነው። በሚገባቸው መልክ የተቀመጠ ነው ሰዎች ና ሰባተኛው ወይቃሉ አይضا በድጋሚ ይባላል ነው ብቻ እዚህ ጋር ካነሳ ነው አንድ ሰው ቀልቡ ሳያምንበት ነው አይደለም ያለው ቀደም ቀልቡ ሳያምንበት ሁሉ ብሏል እኮ ኪታቡ ይሄ በጣም እንኳን አይደለም ሄዶ ቀብር ለሚያመልክ ሰው ይቅርና ሙዋሂድ ነኝ ለሚለው የሚያሰጋቃል ነው የተውሂድ ነገር ምን ያክል ከባድ መሆኑን የምንረዳበት አንድ ሰው ሐታ ኢነሁም ዘከሩ አሽያአ ዑለማዎቹ አንዳንድ ነገሮችን እስከ ጠቀሱ ይላል የሲረተን በጣም ቀላል የሚባሉ ዒንደመን ፈዓለሃ የተገበራቸው ሰው ዘንድ ቀላል አድርጎ የሚያያቸው ሰውየው እንደ ቀላል ተናግሮት ሊሆን ይችላል ሚስሉ ከሊመት የቁሉሃ ቢሊሳኒህ ዱነ ቀልቢህ እያለ ልቡ ሳያምንበት የተናገረውን አንዳንድ ቃል ይመስላል ከሊማ የቁሉሃ አላወጅል መዛሒ ወላዓብ በቀልድና በጨዋታ መልክ የሚያነሳቸው አንዳንድ ቃላቶችንም የመሰለ ይላል ይሄ የኩፍር ቃላትን የሽርክ ቃላትን እንደ ቀልድ አድርጎ ማንሳትና መጫወት እንኳ ሪዳ ውስጥ እንደሚጥል ነው የሚያስቀምጠው። ይህንን ያስቀመጡት ዑለማዎች ማለት ስለዚህ በጣም ጥንቃቄ የሚያሻርስ ነው ይሄ የተውሂድ ጉዳይ በጣም ጥንቃቄ የሚያሻ ርዕስ ነው። ራሱን እንደ ረበል ዓለሚን እያደረገ አንድ ሰው ቢናገር መሰላል ልክ ፊርዓውን ያለውን አይነት ቃል ለቀልድ ነው ያለ ቢቃለድ የመሳሰለ ይሄ ራሱን አደጋ ላይ ነው የሚጥለው። ሰውየው ከፍሮ ነው የሚቀረው። ተመልሶ ከእንደገና ተውባ እስካላደረገ ድረስ ማለት ነው። ቀልድ ምናምን የሚባል ነገር የለውምና እንዲህ ያሉ ነገሮች ዱነ ቀልቢሃ ቀልቡ በቀልቡ በቀልቡ ባይኖርም እንኳ በምላሱ ሲናገራቸው የሚያከፍሯል። ከሁለት ከሚቀጥለው ለዛሬው እንግዲህ ሁለተኛ የምንለው ነው ከጠቀስናቸው ስድስተኛው ነው ይሄ አሁን ያየነው። ሰባተኛው ጋር ተመሳሳይነት አለው። ሰባተኛው ላይ ከሚጠቅሰው ጋር ተመሳሳይነት ስላለው እዛም ላይ እንመለስበት ይሆናል ኢንሻአላህ። ويقال أيضا بدقامي إن من لسلت على لذيه مشبه لذي آه، شبهية على لعله مالك يعني مساسلة على لعله حقنا أمتطوع سووش لي إن يمتطع على لعله سو يبال والن من الذين قال الله فيهم الله سبحانه وتعالى يا رباتك وسوّتك على لعله مويه يحلفون بالله ما قالوا ولقد قالوا كلمة الكفر وكفروا بعد إسلامهم يحلفون بالله በአላህ ይምላሉ ማቃሉ እንዳላሉ ወለቀድ ቃሉ ከሊመተ ልኩፍር በእርግጥም የኩፍርን ቃል ነው የተናገሩት እነሱ ወከፈሩ ባዕደ ኢስላሚህም ከእስልምናቸው በኋላ ከፍረዋል ክደዋል ይላል ይኸው እንግዲህ እነዚህን ሰዎች ተመልከቱ እንግዲህ ወላ ሰላት አልጠቀመም፣ ወላ ጾም አልጠቀመም፣ ወላ ላኢላህ ኢለላህ ብለዋል ተብሎ አልተባለም። ወላ ዚክር ይዘክራሉ፣ አረ ቁርአን ጎበዞች ናቸው አልተባለም። የኩፍር ቃል በተናገሩ ጊዜ አላህ አከፈራቸው። ስለዚህ ሽርክ የሚፈጽሙ ሰዎች አሀ እንዴት ከእስልምናማ ማስወጣት የለብንም ለምን መስጊድ ይመጡ አይደለም እንዴ እነዚህ ሰዎች ይሰግዱ አይደለም ወይ እንዲህ አይደለም ወይ እየተባለ የተለያየ ነገር አይጠቀስም። ለዚህ ማስረጃው ከዚህ ቀደም ያለፉት ስድስቱና ይሄ ሰባተኛም ጭምር ነው ማለት ነው። ያሕሊፉነ ቢላሂ ማ ቃሉ እነሱ እንዳላሉ በአላህ ይምላሉ ይላል። ይሄ ሲጠየቁ ሰዎቹ የሆነ የኩፍር ቃል ተናግረው ማላገጥ አይነት አይ እኛ አላልም። አላህ ግን አያውቅም እንዴ እነሱ እንዳሉ ليوم يسكم توبة من سورة وسطنا سورة الفاضحة وسط ينسون يماننا مدفو عن ملكة كت بتملكة قلت عم التابرة الرأي هون سورة وسطنا والله إني تناكر ويحلفون بالله ما قالوا نسون دالالو فالله ملالو ولقد قالوا كلمة الكفر برقتهم يكفر قال لي تناكر وكفروا بعد إسلامهم كسلم النبوة لك دوالك أهونم ليلا واقعة لا ليلا تجربة شيء كستة على تغني مالتنا الصم بليلة القرآن آية وست بزهو سورة وست في سورة التوبة هل يمت الله شنو أما سمعت الله إيه هو شيخ من إلى الله من يهنا متفق الله نات سما موين وين أما سمعت الله الله نال سماهم وين كفرهم بكلمة كفرهم بكلمة بأندك ألسيا كفراتشو أما سمعت الله الله أن ألسمهم مع كونهم في زمن رسول الله صلى الله عليه وسلم برسول زمن كما نوراتشو قال نزي سوج ويجاهدون معه كنبي قال جهاد كنبي قال كساتشو قال يتعلو سيهون لساتشو قلنا هنا جهاد كما وطعتاتشو قال ويصلون يسجدوا كما هنا تشو ويزكون ዘካ እየሰጡ ከመሆናቸው ጋር ወያሑጁን ሐጅ የሚያደርጉ ከመሆናቸው ጋር ወዩሒዱን ተውሂድ ያለንን ብለው ከማለታቸው ጋር አላህ አከፈራቸው ይሆን ወከዛሊከ ልክ እንደዚሁ الذين قال الله فيهم الله ያለባቸው ሰዎችም قل أب الله بل بالله ነው وآياته بقرآن نو ورسوله بملك تنياو نو كنتم تستهزئون ستالاقطو ينبراتشو لا تعتذروا مكنياتا أتقربوا قد كفرتم بعد إيمانكم كأمنا تحجبها لا كفرتها اللي تبالو تنمسوج اندزوه متكس تشالا اللي جالي. فهؤلاء الذين النزم الذين صرح الله فيهم الله سبحانه وتعالى بجلس بالنسو قد يتنقر باتشو سويناتشو أنهم كفروا بعد إيمانهم كأمنة تشو وهل عند كفروا تملكتوا وهم مع رسول الله صلى الله عليه وسلم في غزوة تبوك باتبوك زمساء النسو كرسولك عليه الصلاة والسلام عبروا سيهر ينبروا ناجو عبروا كنبي يقول مهدوثن الله يكفراتهم በምን በአንድ ቃል ስለዚህ ሰውየው ሽርክ ከሰራ ከዛ ሽርክ ተውባ አድርጎ መመለስ ነው እንጂ በዝችማ ከእስልምና አልወጣም እያለ መሟገት የሚሰራ ነገር አይደለም ማለት ነው። በአንዲት ነገር ሰው ይከፍራል፣ ይወጣል ከእስልምና። ፊ ገዝወቲ ተቡክ ከረሱሉ ጋር የነበሩ ናቸው። ቃሉ ተናገሩ፣ ከሊመተን ቃልን ዘከሩ እነሱ የጠቀሱ يهونو بتن أنهم قالوها اتشن قال اندتنا قروات على وجه المزح اندو بقل ملك فتأمل هذه الشبهة سلزي اتشن شبهة بدم أستولات وهي قولهم إتش شبهة من دنات ما لتاتشو تكفرون من المسلمين أناسا كمسلمون تستصوتا كفر الله تشوهن ديه يشهدون أن لا إله إلا الله لا إله إلا الله منو ويصلون ويصومون يمسجدوا يمسعموا بلو يميلواتن اتشين شبها بدن بادرقه تغنزباتن ميلوت يهي آيواتن لا إله إلا الله إلا لسويه يسجد لسعوم على ميبان لقر يلم بالله لا يقرر بزي فرسه بزي ميغنبا عينتنه اليوم ما فرارسو عندي تلنا አምስት አስር የሚያፈርስ አፈራረስ ነው የሚያፈርሰው ማለት ነው። ሰውየው ሰላት ይሰግዳል፣ እዛ እከሌ ድረስልኝ ይላል። የእሱ ሰላት ይቋቋመዋል እንደ ይህን እሱ እየሰራው ያለውን ሽርክ ናም ثم ተአመል ጀዋበሃ ثم ተአመል ከዛ አገናዝብ ጀዋበሃ መልሱን የተሰጠውን መልስ ፈኢነሁ ሚን አንፈዒ ማፊ ሃዚሂል አውራቅ በእነዚህ ወረቀቶች ውስጥ ከተጻፉ ከሆኑ መልሶች ውስጥ በዚህ ዙሪያ የተሰጠው መልስ በዚህ ሹብሃ ዙሪያ የተሰጠው መልስ በጣም ጠቃሚ የሆነ መልስ ነውና በደንብ አገናዝ እያሉ ነው። Thank እቺ ሹብሃ በጣም የሚያንሰራፋ ሹብሃ ስለሆነች መልሶቿን በደንብ አድርጎ መገንዘብ ግድ ነው። ለዚህ ነው ከዚህ በፊት ከተለመደው ከተለምዷቸው ለየት ባለ መልኩ ነው ማስረጃዎችን የደረደሩበት በዚህ ሹብሃ ዙሪያ ማለት ወደ ሰባት ነገር የጠቀሱት ለዋዛ አይደለም ማለት ይህንን ነገር ይሉታል ሙሽሪኮች የተውሂድ ሰዎችን ጣዕን ለማድረግ ሁሉ የሚጠቀሙበት ቃል ነው ይሄ እየደጋገሙ ምን ይላሉ? ላኢላሃ ኢላላህ የሚሉ ሰዎችን የሚሰግዱ ሰዎችን እንዲህ የሚያደርጉ ሰዎችን እንዴት ያከፍሯቸዋል? ማክፈርና አለማክፈር ያንተ ስልጣን አይደለም። ሲጀመር ማክፈርና አለማክፈር የአላህ ስልጣን አላህ ያከፈረው በአጠቃላይ ይከፍራል። አላህ ያከፈረው በአጠቃላይ ይከፍራል። አላህ ደግሞ በአንድ ቃል ሁሉ የኩፍር ቃል የተናገሩትን አክፍሯል ነው። ይኸው አሁን የተባለው አሁን በገለጽ ነው መሰረት ማለት ነው። እነዚህ ሰዎች ሊያው ያችን ቃል የተናገሩት እነሱ በራሳቸው አንደበት እየመሰከሩ እንዳሉት ለቀልድ ነው የተናገር ነው እኛ ከምራችንም አይደለም እያሉ ማለት ነው። እነዚህ ሰዎች ዜላን ያድንን ብለው ሲሉ እኮ ለቀልድ እኮ አይደለም ያሉት። እነዚህ እኮ ነው የተናገሩት እኮ አይደለም። እንደነዚህ ሰዎች አንድ ቀን አይደለም እኮ የተናገሩት፣ እየደጋገሙ እኮ ነው የሚናገሩት እነዚህኛዎቹ። ስለዚህም ይሄንን መልስ መገንዘብ በጣም እስልምናን የመገንዘብ ያክል የተለቀ ጉዳይ ነው። ስለዚህ ይህንን ሹብሃ የሚያነሱትን ሰዎች እንደዚህ ያሉ መልሶችን ልንሰጣቸውም ግዴታ ነው ማለት ነው። በዚህ ሹብሃ ውስጥ ራሳቸውን በዚህ ውዥንብር ውስጥ ገብተው ሌላውን ሙስሊም የሚከቱበት ሁኔታ ስላለ ሌላውንም ሙስሊም ምንድነው የሚሉት? እንዴት ግን ላኢላህ ኢላላህ የሚሉ ሰዎችን ሰላት የሚሰግዱ ሰዎች ለምን ያከፍሯቸዋል ይላል። አላህ ያከፈረውን አላህ ያከፈረውን ማን እስልምና መስጠት ይችላል? ይሄ እኮ በኢማም መመስከር የሚሆን በኩፍር መመስከር የሰው ውሳኔ እኮ የሚቀበል ነገር አይደለም። አላህ በኢማን መስክሩለት በዚህ አይነት ባህሪ የመጣውን ብሎ ያለውን ብቻ ነው በኢማም መመስከር የሚቻለው። የዚህ አይነቱን ደግሞ በኩፍር መስክሩለት ብሎ ያለውን ብቻ ነው በኩፍር መመስከር የሚቻለው ማለት ነው። ከዚህ ውጭ ወጥቶ የፈለግነውንና ሲመስለን በኢማን ልንመሰክርለት ሲደብረን ደግሞ ወይም ደግሞ ሳይመስለን ሲቀር በኩፍር ልንፈርጀው ፍጹም አይቻልም። ለዚህ ነው ሁለቱንም መንገድ የሳቱ ሰዎች ሸሪዓው በጣም አድርጎ ይተቻቸዋል። ሁለቱንም መንገድ የሳቱ ሰዎች ምን ማለት ነው? ሁለቱንም መንገድ ተክፊር ማክፈር የአላህ ስራ ነው ብለን አላህ ያከፈረውን በመስፈርቱ ማክፈር የሙእሚኖች ግዴታ ነው። አላህ ስብሓነሁ ወተዓላ ያከፈረውን ማክፈር አለባቸው። ይሄንን ሳያደርግ ቀርቶ አንድ ሰው አላህ ያከፈረውን ሳያከፍር ቢቀር ተጠያቂ ነው። ልክ በተቃራኒው አላህ ስብሓንሁ ወተዓላ በእስልምና እንዲመሰክርለት ያስገደደውን አይነት ሰው ማክፈር ተጠያቂ እንደሚያደርገው አላህ እስልምናን ሰጥቶት በኢማን ልትገልጸው በእስልምና ልትገልጸው ሲገባ አይ ይህማ በቃ ከኔ ጋር በሆነ ርዕስ ስላልተግባባን ይሄ ካፊር ነው ብለህ ብትል ብታከፍረው የኩፍር ያክል በማያደርሰው በሆነ በአንተና በእሱ መካከል በተነሳ ግጭት ሊሆን ይችላል፣ ወይም ዲናዊ ግጭት ሊሆን ይችላል። የኩፍር ያክል የማያደርሰው ነው ሰውየውን ማያከፍረው ነው። ብታከፍረው ተጠያቂ ነው የምትሆነው ማለት ነው። የከፈረውንም ሳታከፍር ብትቀር ተጠያቂ ነው የምትሆነው። ማክፈርም ይሁን አለማክፈር የማ ስለሆነ የአላህ ስልጣን ነው። የአላህን ውሳኔ ተከትሎ ነው አንድ ሰው ምን የሚያደርገው በኩፍርም የሚመሰክረው በኢማንም የሚመሰክረው የአላህን ውሳኔ ተከትሎ ነው ስለዚህ እስልምናው እንዲህ እንዲህ ያለ ሰው እስልምና አለው ስትባል እንዲህ እንዲህ አለ በሚለው መስፈርቱ ውስጥ ያሉ ሰዎችን በአጠቃላይ በእስልምና መግለጽ ሙስሊሞች መሆናቸው ማረጋገጥ ግዴታ እንዲህ እንዲህ ያሉ ሰዎች ደግሞ ኩፋሮች ናቸው ሙሽሪኮች ናቸው ሲባል እነዛን ሰዎች ሙሽሪክ ናቸው ካፊር ናቸው ብሎ ማለት ግዴታ ና ይህንን ነው ያስቀመጡልን ማለት ነው ከነብዩ ጋር ነበሩ በአንድ ቃል ከፈሩ ያሉ ወዝበት ተቡክ ላይ ቅሳው እነዚህ ሰዎች መንገድ እየሄዱ እያለ መንገዱ ደግሞ ረዥም ነው ይሄ ተቡክ የሚባለው የዛሬ እንግዲህ የሳዑዲ ያው ሀገሩ ስፋቱ በጣም ግዛቱ ሰፊ ስለሆነ ተቡክ የሚባለው እዛ ስር ነው ያለው። ብዙ ኪሎ ሜትር ነው የሚያስኬደው። በጊዜው እንግዲህ ነቢ መሐመድ አለይሂ ሰላቱ ወሰለም በግርና በግመል ያንን ጂሃድ ለማድረግ ተቡክ ድረስ የሄዱት ማለት ነው። እዛ ሲሄዱ መንገዱ ይረዝምባቸዋል። በዚህ መካከል እነዚህ እንግዲህ ልባቸው ለችግር ያሉ ሰዎች እንግዲህ ሰው ጤነኛ ከሆነ የሚቀልድበትና የማይቀልድበት ርዕስ ለይቶ ማወቅ አለበት። እነዚህ ምን ብለው መቀለድ ያዛ አንዱ አይተናናቅም እንደነዚህ ሰዎች ምላሱ ዋሾ የሆነ እንደነሱ ወደ ሰፋፊ የሆነ እንደነሱ ፈሪ የሆነ እያለ ይቀልዳል። እንደነዚህ ሰዎች እንደነዚህ ሰዎች ሲል የፈለገው ማን ነው? ነቢዩና ሰሃቦቹን አብሮ ይሄዳል ከነሱ ጋር። ይህ እኮ ሰው የሚሄድበት ቦታ እኮ ጂሃድ ላይ ቢሞት እኮ ከማን ቁጥር ነው የሚገባው? ከሙስሊሞች ቁጥር ከተሞቱት ሰዎች ውስጥ የሚቆጠር ሰው እኮ ነው። ሊያውም በነብዩ ጊዜ ሊያውም በሰሃቦቹ መካከል የዚህ ሰው መገኘቱ አይገርምም እንዴ አልሙሂም አላህ እንግዲህ ሕክማ አለው በማስገኘቱም ውስጥ ይህንን ቃል ተናገረ ይህን ቃል የሰማው ሰሓቢ ሰቅጥጦት እንግዲህ ከጎኑ ያለ ሰው ነው ሙስሊም ሆኖ ይህንም ይናገራል ደንግጦ ማለት ነው ነቢዩ ጋር ሄዶ ሊነግራቸው ሲል ዋህይ ቀድሞታል፣ ጅብሪል ቀድሞታል። ይህን ቁርአን አያ ነቢዩ ይቀራሉ። ቁል አቢላሂ ወአያቲሂ ወረሱሊህ ኩንቱም ተስተህዚኡን ላ ተዕተዚሩ ቀድ ከፈር። ሰውየው የሰውየውን እግር ተከትሎ እንግዲህ እሱ መጋለጤ ነው ብሎ መጥቷል። ከዛ ነቢዩ ስ ሰለም ይህንን ሲቀሩ ያገኛቸዋል። አይ እኛ እኮ ለቀልድ ነበረ ይሄ መንገዱ ረዥም ስለሆነ መንገዱን ለመቁረጥ ብለን ነው። ለቀልድ ነው፣ ለጨዋታ ነው ደጋገመ ነብዩ ጋር አለይሂ ሰላቱ ወሰላም። ይሄን የቁርአን አያ እንጂ ዞር ብለው አያዩትም ሰውየው። ይሄንን ቁርአኑን አያ ብቻ ነው የሚደጋግሙት። ምን እያሉ ቁል አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን። በእነዚህ ሶስት ነገሮች ማላገጥ ያስከፍራል ሰውን። ቁል አቢላሂ በአላህ ነው የምታላግጡት። ማላገጫ ጠፍቶ ነው ورسوله بملك تنيا وآياته بقرآن ورسوله بملك تنيا كنتم تستهزئون بزين برس تعلقتوا يا لا تعتذرون يا تبارك السبوج مكنيات الدردر قد كفرتم بعد إيمانكم فإمنا تشبوها لا كفرات شوها لتبارك المالك يهون قدي على وجه المزاح انكوا عندك ألت يمي قرر يخونك ألا تتنكوا ከነ ጂሃዱ ከነ ሰላቱ ከነ ጾሙ ከነ ሐጁ ከነ ምናምኑ ሰውየውን ያከፍረዋል። እንኳን አይደለም ቀብር እያመለከ ስንት ነገር እየሰራን በዚች ታከፍረኛለህ እንዴ ብሎ ማለት ይቀርና ማለት ስንት ነገር እየሰራን ብሎ ዛሬ ላይ ሆኖ ሊያውም በዚህ ርቀት ላይ ያለ ሰው ይቀርና ማለት ነው። ጂሃድ እያደረገ ያለውን ሰው እንኳ ከነብዩ ጋር የነበረውን ከሰሓቦቹ ጋር የነበረውን ሰው አላህ ስብሓነሁ ወተዓላ አክፍሮ ነው በዚህ አይነት የቁርአን አያ ያወረደው አልሙሂም እነዚህ ነገሮች እንኳን አይደለም። ከዛ ነው የተውሂድ ነገር በገባን ቁጥር ስጋት ነው የሚጨምረው፣ ስጋት ነው የሚጨምረው፣ ስስት ነው የምንጨምረው። ይሄ የተውሂድ ነገር በጣም ጥንቃቄ እንደሚያስፈልገውና ለራሳችን እየሳሳን ነው የምንሄደው፣ እየፈራን ነው የምንሄደው። ተውሂዱ በገባን ቁጥር ማለት ከተውሂዱ ደግሞ ማቀፍ። በራቀ ቁጥር ሰውየው ድፍረት ነው የሚጨምርለት ጭራሽ። ይሄ ሁለት ነገር ላይ በጣም ይስተዋላል። ከተውሂዱ ማዕቀፍ የራቀ ሰው ላይ በጣም በራሱ መተማመን እኛ እንዴት ነው የምንከፍረው? የኩፍር ቃል እኮ እየሰራ ነው። የኩፍር ቃል እየተናገረ ነው። እንደዚህ ማለት ያበዛል። ከኢማንና ከተቅዋ የራቀ ሰው እንደዚሁ መዓሲ የመፍራት ሁኔታው ምንም አይደለም። ከኢማን ከተቅዋ የራቀ ሰው ኢማንና ተቅዋ ውስጥ ያለ ሰው ደግሞ መዓሲን የመፍራቱ ነገር አላህ እንደው በዚሁ ልቤን ቢያስቀረው የሚል አላህን የመፍራቱ ነገር በጣም እየጨመረ ነው። ለዚህ ነው አንቢያዎቹን ስናያቸው ትናንሽ ነገሮች ሁሉ በጣም ከብደው ነው የሚታዩቸው። በጣም አላህን ይፈራሉ። እኔ አኽሻኩም ልላህ እንዳሉት ማለት ነው ነቢ መሐመድ ዓለይሂ ሰላቱ ወሰላም እኔ አላህን ፈሪያችሁ ነኝ ከማንም የበለጠ ወአጥቃኩም ላህ ከማንም የበለጠ ከእናንተ የበለጠ አላህን ተጠንቃቂያችሁ ነኝ ብለዋል። በጣም ነው የሚፈሩት አላህን። አላህ እንደሚመራቸው ቃል ኪዳን ገብቶላቸው እንኳን አይደለም እሳቸውን ይቀርና ከኡማቸው ውስጥ ጀነት ያስገባቸው ከሌ ከሌ ከሌ ተብሎ በስማቸው ዝርዝር ከመድረሱ ጋር ይህንን ከማወቃቸው ጋር ፍራቻ እንጂ አልጨምረላቸው ድፍረት አልጨምረላቸው ለነብዩ ሰለላሁ ፍራቻ አላህን ይፈራል በተቃራኒው ደግሞ እስቲ እነዚህን የሱፍያ ጠሪቃ መሸኾችን ተመልከታቸው ይሁን ብለናል ይላል። እሱ ማን ሆኖ ነው ይሁን ብለናል የሚለው? ከአላህ ጋር አንድ ይሁን ብለናል አርገው በቃ ይሁን አሁኑኑ እንዲህ ያሉ ቃላቶች በጣም ድፍረት የተሞላባቸው ቃላቶች በጣም ድፍረት አንዱ ከአንዱ ደግሞ ይህን ድፍረት ይቀልባል። አንዱ ከአንዱ ይህንን ይማራል። መዳፈርም ማለት መሐመድ አለይሂ ሰላቱ ወሰላም የበድር ቀን እንኳ እንዲህ አልተዳፈሩም። አላህ ብቸኛ ሆነው ማለት ነው ከጥቂት ሰሃቦቻቸው ጋር ሆነው አላሁመ ኢን ተህሊክ هذه እያሉ ሲያለቃቀሱ አላህን በጣም አድርገው እየቸከቸኩ ሲለምኑ ከላያቸው ላይ የነበረ ልብስ እስከወደቀ ድረስ ደርሷል። በጣም ከመዋደቃቸው ማለት ነው። አቡበክር ስዲቅ ረዲየላሁ ዐንሁ ያንን የወደቀ ልብስ አንስተው አልብሰው በቃ ይበቃሃል ይህን ያክል አላህን ከለመንከ አላህ ይሰማል ያለብንን ችግር ያውቃል ብለው እስካሉ ድረስ ስለዚህ አላህን የፈራ ሰው ነው አላህን ምን የሚያደርገው የሚጠነቀቀው ስለ አላህ ያለው ክብር የሚጨምረው እነዛማ አላህን የተዳፈሩ ሰዎች ልክ እንደ ጓደኛቸው በለ እንደውም አላህ ከነሱ ስር ያለ እስከሚመስላቸው ድረስ ነው ቃላቸው የሚሰቀጥጠው ማለት ነው። ለሰሚ ይሰቀጥጣል እንኳን ለመናገር ማለት ومن الدليل على ذلك أيضا ومن الدليل كما سرجوت وسط على ذلك بزيلي أيضا بدقامي على ذلك ميلو እንዴት ሶላት እየሰገዱ ያሉትን እየጾሙ ያሉትን ከአላህ ውጭ ያሉ አካላትን በማምለካቸው ብቻ እንዴት ከዲን እስላም ይወጣሉ የሚለውን አስመልክቶ ነው። ማ ሐከ አላህ የነገረን ከማስረጃዎች ውስጥ ነው ይላል። አን በኒ እስራኢል ስለ በኒ እስራኢሎች ማዓ ኢስላሚህም እስልምናን ከመያዛቸው ጋር ወዕልሚህም እውቀትም እንደዚሁ ከመኖራቸው ጋር ወሰላሒህም ከጥሩነታቸው ጋር እነሁም ቃሉ ሊሙሳ ለሙሳ ዓለይህ ሰላት ወሰላም ብለው አሉ ይላል ምን እጅዓል ለና ኢላህን ከማ ለሁም አሊሃ ለእነሱ አማልክት እንዳላቸው ለእኛም እስቲ አምላክ አድርግልን ብለው ቁጫሉ ላኢላህ ኢላላ መቼም ይሄ ሽርክ የሚባለው ነገር እንዴት ያለ እንደው ስብሓንላህ ሰርስሮ እንዴት እንደሚሄድ በዚህ ማየት ይቻላል። እነዚህ ሰዎች ከነቢዩላህ ሙሳ ጋር ዓለይሂ ሰላቱ ወሰላም ያ ሁሉ የፊርዓውንን መከራ ተቀምቶ የነበሩ ናቸው። አሁን ዞር ብለው ታጥፈው ደግሞ የሆነ የሚያመልኩት አማልክት ምናምን ሲያዩ ምን አሉ? ጀዐል ለና ኢላሃን ከማለሁም ለሁም አሊሃ እነሱ እያዩት የሚያመልኩት አማልክት እንዳላቸው ለእኛም እስቲ አንድ ኢላህ እንደዚህ እያየ ነው የምናመልከው ቢደረግልን አሉ። ስብሓንላህ ይኸው እንግዲህ ከበኒ እስራኤል መዓ ኢስላሚህም እነዚህ እኮ ካፊሮች አልነበሩ፣ ሙስሊም ነበሩ። ወዒልሚህም ወዒልሚህም ያለው ማንን አይቶ ነው? ከሙሳ ጋር አይደለም ያሉት። ሙሳ ያስተምራቸዋል አለይሂ ሰላቱ ወሰላም ያሳውቃቸዋል። ከመሆኑም ጋር ወሰላሂህም መጥፎዎች አይደሉም። ከፊርዓውን ጋር አይደለም የቆሙት፣ ከሙሳ ጋር ነው የቆሙት። ከጥሩነታቸውም ጋር ምን አሉ? እጅዐል ኢላሃን ከማ አሊሃ ብለው ነው የጠየቁት። ነቢዩላህ ሙሳ አለይሂ ሰላቱ ወሰላም መልስ ሲሰጡ ቃለ ኢነኩም ቀውሙን ተጅሀሉን እንዴት ያላችሁ ማታቁ አላዋቂያን ናችሁ ብለው ወቅሰዋቸዋል። ነቢዩላህ ሙሳ አለይሂ ሰላቱ ወሰላም ወዲያው ይሄንን ጀህል መሆኑን አለማወቅ መሆኑን አስረድተዋቸው ከአሁን በኋላ ወደዚህ አይነቱ ነገር እንዳይመለሱ መክረዋቸዋል። ሌላ ደግሞ አምጥተዋል ሼኹ ወቀውሉ ኡናሲን ሌላው ደግሞ የተወሰኑ ሰዎች ማለታቸው ሚነ ሰሓባ ከሰሓቦቹ ውስጥ እነዚህ ገና አዲስ ሰለምቴ የነበሩ ናቸው። እጃዓል ዛተ አንዋጥ ጀዐለና ለእኛ አድርግልን አሉ። ዛታ አንዋጥም ባለማንጠልጠያ የሆነውን ዛፍ ይሄ ለነብዩ ነው አለይሂ ሰላቱ ወሰላም። አዲስ ሰለምቴ ናቸው እና አቢ ዋቂድ ለይሲ እነሱና መሰሎቹ ናቸው። የሆነ ሁነይን የሚባል ዘመቻ እዛ እየሄዱ እያለ ሙሽሪኮቹ የሆነ ዛፍ ስር ተኮልኩለው እንግዲህ አንደኛ ሁለት ዒባዳ ነው እየሰሩ ያሉት ከዛፍ ስር መቀመጣቸው ራሱ ኢዕቲካፉ ራሱ አንድ ዒባዳ ነው። ሁለተኛ ከዛፉ ላይ የሚያንጠለጥሉት ይሄ ሰይፋቸውን ምናቸውን ያንጠለጥላሉ በረካ እንዲያገኝ ብለው በጠላት ጭራሽ የማንሸነፍ እንድንሆን እንደዚህ ብለው በረካን ይፈልጋሉ። ከዛ ዛፍ በመቀመጣቸው በረካን ይፈልጋሉ። መቀመጣቸውንም እንደ ዒባዳ ነው የሚያስቡት እንደ ኢዕቲካፍ። ሁለተኛ ደግሞ ከዛፉ በረካን ይፈልጋሉ፣ ያንጠለጥሉበታል። ለዛ ነው ዛቱ አንዋጥ የማንጠልጠያ ባልተቤት የተባለው ዛፉ ራሱ። እናም ይሄንን ሲያዩ እነዚህ ገና መስለማቸው ነው። ሸሪዓተል ኢስላም እንዴት ሽርክን እንደሚቃወም በዝርዝር ወደ ውስጥ አልተረዱም ማለት ነው። አሁን ምን አሉ? አለፍ ብለው ያ ረሱላላህ አሉ እጅአል ዛት አንዋጥ ከማ ዛቱ አንዋጥ፣ ለእነሱ ባለማንጠልጠያ እንዳላቸው በረካ የሚሹበት ለእኛም ባለ ማንጠልጠያው በረካ የምንሻበት ዛፍ ይኑረናል አሁን እንግዲህ ይሄ አደጋ መጣ አይደለም ረሱሉ ሰለላሁ ዐለይሂ ወሰለም ለዚህ አይደለም እንዴ የተጋጩት ስንትና ስንት ችግሮች የታለፈው ለዚህ ለተውሂድ ሲባል ነው فحلف النبي صلى الله عليه وسلم ይህንን ሲሰሙ ነብዩ ማሉ أن هذا نظير ቀውሊ በኒ እስራኤል ይህ ንግግር የበኒ እስራኤሎቹን ንግግር እንደሚመስል ለሙሳ ቅድም ያሳለፍ ነው ለሙሳ አለይሂ ሰላቱ ወሰላም የተናገሩትን ንግግር እንደሚመስል ምለው ተናገሩ ይጃለና ምን የሚለውን ኢላሃን የሚለውን ንግግር ይመስላል ብለው ነቢዩ ሰለላሁ ዐለይሂ ወሰለም ምለው ተናገሩ ወላኪን አሁን እዚህ ላይ እንግዲህ ቅሳው ማዕሩፍ ነው ሁለቱም تمساساي مهونو النبي محمد عليه الصلاة والسلام ملو تناكروا لا تتبعون سنن من كان قبلكم أو سنن من كان قبلكم هنا ثم الله كنا أنت في تنبر سوّج من قد تكتل على بلو تناقروا المجمر علي الله أكبر بلوا جنقات إك ነቢዩ ሰለላሁ ዐለይሂ ወሰለም ተናግረው ነበር። አላሁ አክበር አሉ ሰውየው እንደዚህ ሲላቸው ማለት ነው። ኢነሃ ሱና ቁልቱም ወለዚ ነፍሲ ቢየዲሂ ከማ ቃለት በኑ እስራኤል ለሙሳ አላሁ አክበር አሉ። የድንጋጤያቸው ማለት ነው። ኢነሃ አሱነን ከዛ ይሄ እኮ መንገድ ነው አሉ። ከዚህ በፊት በኑ እስራኤሎች ለሙሳ የተናገሩትን አይነት ነገር ነው የምትናገሩት። ይሄ ማለት ይሄ መንገድ ነው ማለት ሁል ጊዜ የጥፋት መንገድ ከላይ የሚያወጣ ይመጣል፣ ከዚህ በኩል ደግሞ የሚጀድድ ይመጣል ማለት ነው፣ የሚያድስ ይመጣል። ይህንን ያላችሁት ምን እንደሚሉት ነው ዑለማዎቹ ሊኩል ቀውሚ ዋሪስ፣ ለህዝብ ሁላ ወራሽ አለ፣ ለህዝብ ሁላ ወራሽ አለ። ፍትሃዊ የሆኑ ሰዎች ሲሞቱ ፍትሃዊ የሆኑ ሰዎችን አውርሰው እንደሚሞቱ ከዛም ከኋላቸው ያሉ ፍትህን የሚፈልጉ ሰዎች እነከሌ እነከሌ እነከሌ ብለው እንደሚጠቅሷቸው የፍትህ አካላትን ዛሊም የሆኑ ሰዎች ደግሞ እንደዚሁ ሲያልፉ እነሱን ተከታይ ዛሊም ይመጣል። የእነሱ ተከታይ ዛሊም ሰሓቦቹ ሲሞቱ ሰሓቦቹን የሚከተል ወመን ተቢዐሁም ቢኢሕሳን እያልን ነው የምንለው ማለት ነው። ወለዚነ ጃኡ ምን ባዕድህም የቁሉነ ረበና እግፊር ለና ተብሎ የተባሉ እነሱን በመልካም የሚከተል እንደሚመጣው ሁሉ እንደመጣው ሁሉ እነዚህን ኩፋሮች ሙሽሪኮች ሰሓቦቹን ሲገሉ ሲያሳድዱ የነበሩትን ሙሽሪኮች እነሱን ደግሞ የሚከተላለን እስከ ዛሬ ድረስ እነሱን የሚከተላለን የቢድዓ ሰዎችን ድሮ የነበሩ የቢድዓ ሰዎች አሉ። 800 ዓመት ላይ የነበሩ 900 ዓመት ላይ የነበሩ እነዚህን ዛሬም ይከተላቸዋል። ዛሬም ይከተላቸዋል። በጊዜው ደግሞ እነዛን የቢድዓ ሰዎች ሲቀናቀኑ የነበሩ ዑለማዎችን በዛ ጊዜ የነበሩትን ዛሬ ላይ የሚከተላል ለነሱ እውቅና የሚሰጥ እነሱ እንደ አባቶቹ እንደ ቅን አያቶቹ የሚያያቸዋል ማለት ስለዚህ ዞሮ ዞሮ በዛም ይሁን በመጥፎም ይሁን በጥሩ ሰለፍ የሌለው የለም፣ ተቀዳሚ የሌለው የለም ማለት ተቀዳሚ የሌለው የለም። ናም ታዲያ ምለው ነው ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩት ማለት ነው። ጃአለና ለና ኢላህን ከምትለው ቃል ጋር በጣም ተመሳሳይነት እንዳለ زي لا الشيخ منالو ولكن للمشركين شبهة نجرق للمشركين شبهة الله وجنبر الله تزكى يدلون بها يا متوثل عند هذه القصة زي قصة زندا شيك قصة زندا ميت قصوات يا متوث شبهة الله وهي الصام يا شبهة أنهم يقولون إن بني إسرائيل لم يكفروا بذلك هذا بني إسرائيل تومج كفروا ولو للمشرالون وكذلك الذين قالوا للنبي صلى الله عليه وسلم جعل لنا ذات أنواط ذات أنواط أدرق لنيام بلو يالوت لم يكفروا لنبي እንደዚህ ያሉትን ما አይደለም ወይ بلو قالوا فالجواب መልሱ أن نقول النو إن بني إسرائيل لم يفعلوا ذلك بني إسرائيل وچون መልእክተኛቸው ከልክለዋቸው አልሰሩትም ነው وكذلك الذين سألوا النبي صلى الله عليه وسلم لك اندزيه نبينا عليه الصلاة والسلام يتأيقوت لم يفعلوا ذلك إهنا التقبرون نبي صلى الله عليه وسلم أن يتقبروا كلك الواتف كفر لا اندعوك وشرك اللي اندعوك ولا خلافة من دم خلاف اللون أن بني إسرائيل لم يفعلوا ذلك إهنا انداد الرقو ولو فعلوا ذلك أدرقوت بنبر دم لكفروا كفروا نبر በኑ እስራኤሎቹ ራሱ وكذلك لك እንደዚሁ لا خلاف في أن الذين نهاهم النبي صلى الله عليه وسلم ነቢዩ صلى الله عليه وسلم የከለከሏቸው ለው ለም يطيعوه ነቢዩም ባይታዘዙ ኖሮ በመከልከል واتخذوا ذات أنواط بعد نهيه ነቢዩ ከከለከሏቸው በኋላ እነዚህን በረካ የሚፈለግባቸው ዛፎች በረካ እናገኛለን ከነሱ እያሉ ቢቀጥሉበት ለከፈሩ ይከፍሩ ነበር هذا هو المطلوب የሚፈለገው ይህ ነው ይህን እንግዲህ የመጨረሻ የምንፈልገው ይህንን ማረጋገጥና በትክክል እንዲገነዘቡ ማድረግ ነው ነው እዚህ ላይ እንግዲህ የተወሰኑ ነጥቦች አሉት ተያያዥ የሆኑ ምን ይላል ወላኪን هذه القصة ነገር ግን ይሄ ቅሳ ይህ ታሪክ ቱፊዱ هذه القصة እቺ ቅሳ ቱፊዱ ተጠቅማለች ይላል ትጠቅማለች ፋኢዳ ትሰጣለች ምንን አነ ልሙስሊመ አንድ ሙስሊም የሆነ ሰው በሊል ዓሊመ እንደውም አዋቂ የሆነ ሰው ማለት ይቻላል ቀድ የቀዑ ፊ አንዋዕ ሚን ሽርክ ከሽርክ አይነቶቹ ውስጥ ብዙ አይነት የሽርክ አይነት ላይ ሊወድቅ ይችላል ላ የድሪ አንሃ ሳያውቀው እንኳን አይደለም እንኳን አይደለም ሌላው ይሄ ተዘናግቶ ያለው ይቀርና አዋቂ ነኝ የሚለው እንኳ ሊጠቃበት ይችላል። ሽርክ የሚባለው ነገር በደንብ ትኩረት ሊሰጠው የሚገባ አደጋ ነው ነው ፈቱፊዱ። ስለዚህ ይሄ ቅሳ እንደውም ምን ይፈይደናል? አተዓሉመ መማርንና ወተሐሩዘ መጠንቀቅን ይፈይደናል። አንደኛ መማር እንዳለብን፣ ሁለተኛ ደግሞ ትምህርቱ ፈየደ የሚባለው መቼም ሰውየው ሲጠነቀቅ ነው እና መጠንቀቅ ከሽርክ አንደኛ ሽርክ የሚባለው ነገር ምንድን ነው? ምን ምን ነገሮች ሽርክ ውስጥ ይገባሉ የሚለውን ማወቅ፣ ሁለተኛ መጠንቀቅ። ይህንን ይጠቅመናል። ለምን ይኸው በእርግጥ ሰሓቢዩ ረዲየላሁ ዐንሁ ይህን ሐዲስ ሲያስተላልፍ አዲስ ሰለምቴ መሆኑን ገልጾ ነው እሱና ይህንን የጠየቁ ለነቢዩ ሰለላሁ ዐለይሂ ወሰለም ይህ እንደዚህ ቢሆንልን ብለው የጠየቁት አዲስ እንደነበሩ ተናግሮ ነው የጀመረው። ወናህኑ ሑደታ ዋሕዲም ቢኩፍሪን እኛ ከኩፍር ወደ ኢስላም መምጣታችን አዲስ ነበረ በጊዜው ብሎ ተናግሯል። ይህንን የጠየቁበትን ምክንያት ሲናገር ማለት ነው። ስለዚህ በበለጠ ደግሞ እስልምና ውስጥ ኖር ያለው የሚለው ሰው በደንብ ማወቅ መቻል አለበት። ومعرفة ما وكم أن قول الجاهلي آه، ما وقم يسفل قال أن قول الجاهلي يأند على واك إمالت من التوحيد فهمناه توحيد من بالو نجر قبتنا سلا لا إله إلا الله ما ترتنا كون بولا ميستمر أن أنفلق من آمن أن هذا يه من أكبر الجهل كجهل النوست ትልቅ ከሚባለው የጅህልና ክፍል መሆኑን ማወቅ ያስፈልጋል ይላል። ይሄ ተውሂድን ተገንዝበናል የሚባል አባባል ሚን አክበር ጀህል። ይሄንም ብቻ ብለው አላቆሙም። ምንድነው ያሉት? ወመከይድ ሸይጣን ከሸይጣን ከሸይጣን ከይዶች ወይም ተንኮሎች ውስጥም ነው። ይህንን ያሉበት ምክንያት ራሳቸው ሼክ መሐመድ ናቸው ይባላል ትምህርት ያስተምሩ ነበር መስጊድ ውስጥ እዛም ብዙ ጊዜ ተውሂድ ስለሚያስተምሩ ሌላ ኪታብ ይቀየርልን፣ የፍቅህ ኪታብ አስተምሩን፣ የሐዲስ ኪታብ አስተምሩን ብሎ እንግዲህ ይሄ ተውሂዱ ሲጀመር አልኢማም አቡ ሐኒፋ ረሕመቱላሂ ዓለይህ ፍቅህ ማለት መገንዘብ ነውና አላህ የተናገረውን ነቢዩ የተናገሩትን መገንዘብ ነውና መገንዘብ ከተባለ ትልቁ መገንዘብ ስለ አላህ ምንነት መገንዘብ ነው። ተውሂድ ደግሞ የሚያወራው ሁል ጊዜ ስለ አላህ ነው የሚያወራው። አላህን በብቸኝነት ስለ ማምለክ የእሱን ባህሪያቶቹና የእሱን ስሞቹን በተመለከተ ይህንን ነው የሚያወራው። ለዚህ ነው ምን ያሉት የተውሂዱን ጉዳይ እሳቸው ፊቅሁል አክበር ይሉታል፣ ትልቀኛው ፊቅህ ይሉታል። ሌላኛውን ጉዳይ ደግሞ ስለ ሰላት፣ ስለ ጾም ስለሚያወራው ነው። ይሄኛውን ፊቅሁል አስገር ነው የሚሉት፣ ትንሹ ፍቅህ ነው የሚሉት። ትልቁ ፍቅህ ስለ አላህ ማወቅ ነው። ትልቁ መገንዘብ ስለ አላህ ማወቅ ነው። የሚሰግድለትን ያላወቀ ምንድነው የሚሰግደው? የሚጾምለትን ጌታ ያላወቀ ሰው ምንድነው የሚጾመው? ስለዚህም መጀመሪያ ያንን ማወቅ አስፈላጊ ስለሆነ ነው የተውሂድ ጉዳይ ትኩረት ሊሰጠው የሚገባ ማለት ነው። ነቢ መሐመድ ዓለይሂ ሰላቱ ወሰላምም በጣም ያተኮሩበት ለዚህ ነው እና ሼኹ ይህንን ተውሂድ ገብቶናል ብሎ ያለውን ሰው በተመለከተ ምን አደረጉ ይላል። ቆየት ብለው መጡና አንድ ጊዜ ፊታቸውም ላይ እንደማዘን ምናምን ይታያልና ምንድን ነው ይሏቸዋል ተማሪዎቻቸው። አይ አንድ ቤት ነው አሉ። እዛ የሆነ ቤቱ ጅን ምናምን እንደዚህ ሰዎቹን ተተናኮለ መሰለኝ። ለሱ በቃ ለጅን አረዱ ምናምን አሉ። እዛ ያው ሰምተው ተማሪዎቹ ያው ቅርም ብሏቸዋል የተወሰኑት ብቻ አለፈ። በሁለተኛው ቀን መተው ልክ እንዳሁኑ አይነት ጸባይ ይታይባቸዋል። ሸፍ ምንድን ነው ምናምን ሲሏቸው ምን ዛሬ የሰማሁት ደግሞ በጣም የሚገርም ነው። ምንድን ነው አንዱ እዛ እናቱን ተገናኛሉ እኮ በሱ እኮ ነው የቆየ ነው ምናምን ሲሉ ኢና ሊላህ ብሎ ጮኸ። እንግዲህ የተማሪ ማሳሃ አልገባችሁም አሉ። አሁን ነው የጮኻችሁት? ትላንትና የት ነበራችሁ? ትላንት የነገርኳችሁ ስለምንድን ነው? ስለ ሽርክ አይደለም? ሽርኩ ከዚናው ባሰ ማን ነው አነሰ? ትላንትና ያላስጮኻችሁ ጉዳይ ዛሬ ምንድን ነው ያስጮኻችሁ? ስለዚህ ነው ምን አልገባችሁም እምላችኋለሁ። የተውሂድ ነገር አልገባችሁም። አሁንም መረገጥ አለባችሁ። ስለ ተውሂድ በደንብ መነገር አለባችሁ። ይህንን ብለው ሸክየው ወደ ኪታቡ ተውሂድ ከእንደገና ጀመሩባቸው ይላል። ይሄ ሳሊሕ አልሼክ ሸርህ ላይ እዚሁ ከሽፍ ሹቡሃት ሸርህ ላይ ይመጣል። እንዲሁም የሼክ ሙሐመድ ብን ኢብራሂም ሸርህ ላይ ይናገሩታል። አልሙሂም ይሄ ተውሂድ ገብቶናል ገብቶናል የሚባለው ነገር ትክክል ያልሆነ አባባል ነው። ሲጀመር የገባው ሰው ገብቶኛል ላይ የገባው ሰው ገብቶኛል ላይ ገብቶኛል የሚባለው አይ ነው نعم وتفيد <clears throat> أيضا كندقنا يتقمهل ነው ይሄ ጉዳይ أن المسلم المجتهد عند مجتهد የሆነ ሙስሊም إذا تكلم بكلام كفر مجتهد የሆነ ሙስሊም إذا تكلم بكلام كفر የኩፍር ቃል ቢናገር وهو لا يدري እሱ ሳያውቅ فنبه على ذلك እዚህ ላይ ካነቁት ሰው ከነገረው ይሄ ነገር እኮ የኩፍር ቃል ይሄ ነገር እኮ የሽርክ ቃል ነው ብሎ ካነቁት ፈታበ ሚን ሰዓቲሂ ወዲያው ከተመለሰ እነሁ ላ የክፍር እንደማይከፍር እንረዳለን። ከማ ፈዓለ በኑ እስራኤል ወለዚነ ሰአሉ ነቢይ ሰለላሁ አለይህ ወሰለም በኑ እስራኤሎችና እንዲሁም ደግሞ ነቢዩን አለይሂ ሰላቱ ወሰላም የጠየቁት ሰዎች ታሪክ ላይ እንደምናየው በረካ የሚፈለግ መሰላቸው ሰዎቹ ከሙሽኮቹ ሲያዩ ከዛፍ በረካ ምናምን እናገኛለን ብለው ሙሽኮቹ የሚሉትን ሲያዩ እነዚህም አዲስ ሰለምት የነበሩ ሰሃቦች መሰላቸውና ነብዩን ጠየቁ። ይሄ አይቻልም፣ ኩፍር ነው ብለው ሲሏቸው ተቆጠቡ። ስለዚህም እንደዚህ ወደ ኩፍር ሐሳቡ ኖሮት ወይም የኩፍር ቃል ተናግሮ ሰውየው ተው ተብሎ በተባለ ጊዜ ከተመለሰ ከፈረ ወይም ደግሞ አሻረከ ተብሎ አይባልም የተመለሰው ወቱፊዱ ከእንደገና የሚጠቅመን ይሄ ቅሳ አነሁ ለውለም ለውለም የክፉር ሰውየው ይህ ሰው እንግዲህ አላዋቂ ነው ጠየቀ አልከፈረም መለስ ነው እኛ كمونغا باي كفر من منكوا فإنه يغلظ عليه الكلام تغليظا شديدا يغلظ عليه الكلام نققر بسلي كبد قبتان تغليظا ماكبدا شديدا برتو هنا ماكبد كما فعل رسول الله صلى الله عليه وسلم نبي صلى الله عليه وسلم من دادر رقوتلا إهن قدي يغلظ عليه الكلام ملون كيف وسدوت كتبالا نبي صلى الله عليه وسلم يزان كان ዛፍ ይሄ በረካ ይሰጠናል ምናምን እያሉ ሙሽኮቹ ዛፍ ስር በሚሆኑ ጊዜ አዲስ ሰለምት የሆኑ ሰሃቦች በዛው አጠገብ ሲያልፉ እኛም እንደዚህ በኖረን በረካ የምንሻበት ነገር ከአላህ ውጭ ማለት ነው። እንደዚህ ባሰቡ ጊዜ እናም ለነቢዩ ሰለላሁ ዐለይሂ ወሰለም በነገሯቸው ጊዜ አላሁ አክበር ብለው ነው የጮሁባቸው። ነቢዩ ሰለላሁ ዐለይሂ ወሰለም እኔ ሰዎች አላዋቂ መሆናቸውን ነብዩ አውቀዋል። አስተምረዋቸዋል። መጨረሻም ላይ ግን ገለظ አለይህም ምንም ባይከፍሩ እንኳ ሰዎቹ ሁለተኛ ወደዚህ አይነት ነገር ሀሳቡ ይሁን ምኞቱ እንዳይኖራቸው በደንብ በደንብ ሊወገዙ ይገባል ማለት ነው። እንዲህ ያለ ሽርክ ላይ ምንም አይነት አህባቢ እያሉ እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ እኮ አልነበረም ምናምን እያሉ አላሏቸውም። አላሁ አክበር ብለው ነው የጮሁት የደነገጡት ማለት ነው። ሽርክ ስለሆነ الله أكبر إنها السنن قلتم والذي نفسي بيده كما قالت بنو إسرائيل لموسى أهن أنت تناقراته بنو إسرائيل لموسى يالوتنا اجعل لنا إلها كما لهم آلهة እነሱ አማልክት እንዳላቸው ለእኛም አማልክት አድርግልን ብለው ካለው ጋር አንድ እኮ ነው ይሄ ብለው ነው የጮሁባቸው ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ያው አዲስ መሆናቸውን እያወቁ ማለት ነው። ስለዚህም ሰውየው ባይከፍርም እንኳ ባይከፍርም እንኳ የኩፍር ቃል ያነሳው ሰው ባይከፍርም እንኳ ካለማወቁ የተነሳ ስንመልሰው በደንብ አድርገን ጠንከር አድርገን አውግዘን መመለስ እንዳለብን ያሳያል ብለው ነው መጨረሻ ይህንን ርዕስ የዘጉት ማለት ነው። هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين